የአዝሀር ተማሪዎች ጉዳይ ወደ አሜሪካን ከመሄዴ በፊት ክቡር አቶ ይልማ ዴሬሳ የውጭ ጉዳይ ሚኒስትር በነበሩበት ጊዜ አንዳንድ የመስሪያ ቤቱን ባልደረባ እየጠሩ ስለ አንዳንድ ጉዳዮች ሪፖርት እንዲያቀርቡላቸው ይጠይቃሉ። በዚህ ልምዳቸው መሰረት አንድ ቀን አስጠርተውኝ በካይሮ ስለሚገኙት የአዝሀር ዩኒቨርሲቲ ተማሪዎች በምን አይነት መስክ ላይ ሀገራቸውን ሊያገለግሉ ስለሚችሉበት ዘዴ አንድ ሪፖርት አቅርብልኝ ብለው ይጠይቁኛል። ለዚህም ስራ የሁለት ሳምንት ጊዜ ገደብ ይወስኑልኛል። በተሰጠኝ ትዕዛዝ መሰረትና በተወሰነልኝ የጊዜ ገደብ ውስጥ የተፈለገውን ሪፖርት አቀርባለሁ። ፍሬ ነገሩን እንደሚከተለው ጠቅሳለሁ። አንደኛ በኢትዮጵያ በዚያን ጊዜ ከነበረው 14 ጠቅላይ ግዛቶች ባቡር በስተቀር የ 13 ጠቅላይ ግዛት ተወላጅ የአስሃር ተማሪዎች መኖራቸውን እጠቅሳለሁ። ይህንንም ለማወቅ የቻልኩት የአስሐር ተማሪዎች ክበብ ባቋቋምኩበት ጊዜ ለቦርድ አባልነት ምርጫ ሲደረግ ከጠቅላይ ግዛቱ ሁለት ሁለት ሰው ሲመረጥ ባቡር በስተቀር ከሌሎቹ ጠቅላይ ግዛቶች የተመረጡ አባሎች መኖራቸውን ስለማወቅ ነው። ሁለተኛ በአዝሀር ዩኒቨርሲቲ የሚሰጠው ትምህርት በአረብኛ ቋንቋ የሚሰጥ ሃይማኖት ነክ ትምህርት ነው። ሶስተኛ ትምህርታቸውን ጨርሰው ወደ ሀገራቸው ሲመለሱ ስራ ካልተሰጣቸው በሃይማኖታችን እምነት ምክንያት በሀገራችን ውስጥ የስራ እድል አይሰጠንም በማለት ወደ ሊቢያ፣ ናይጄሪያና ሳዑዲ አረቢያ ተሰደው በአስተማሪነት ሙያ የሚያገለግሉ ኢትዮጵያውያን መኖራቸውንም አስታወስኩ። አራተኛ ኢትዮጵያ ወደፊት ከእስልምና ሃይማኖት ተከታዮችና ከአረብ ጎረቤት ሀገር ጋር በሰላም ለመኖር እነኚህ ስደተኞች እንቅፋት ሊሆኑ እንደሚችሉ ጠቀስኩ። አምስተኛ ለችግሩ መፍትሄ ይሆናሉ ብዬ የሰነዘርኩት ሀሳብ ሀ የአዝሀር ተማሪዎች ዋና ችግር የአማርኛ ቋንቋ አለማወቃቸው ስለሆነ በመንግስት ትምህርት ቤቶች የአረብኛ ቋንቋ ለመማር ፈቃደኛ የሆኑትን ተማሪዎች እያስተማሩ እነርሱም ራሳቸው የአማርኛ ቋንቋ እንዲማሩ ማድረግ ይህ ድርጊት እንደ አጋጣሚ የመጣ ነው ወይስ የአላህ ፍርድ ነው? የሰው ልጅን በፈጣሪ ደረጃ አስቀምጦ ወይንም የአማርኛ ቋንቋ ኮርስ ተሰጥቷቸው በዳኝነት ወይም በቃዲነትና በየመስጊዱ በኢማምነት እንዲያገለግሉ ሊደረግ ይቻላል። ሀመሩሃ በትምህርት ረገድ ከአስሀር የመጡት ሰዎች ችግር የላቸውም። ችግራቸው የተማሩትን ትምህርትና ያላቸውን እውቀት በስራ ላይ የሚያውሉበት ዘዴ ነው። ለዚህ ቋንቋው ችግር መፍትሄ ከተገኘ ሀገራቸውን ለማገልገል ያላቸው እድል ሰፊ ነው። ከፍ ብሎ የተጠቀሰውን አስተያየት ክቡር ሚኒስትሩ አልተቀበሉትም። የሰጡትን ምክንያት እንደሚከተለው ነው። አንደኛ የአረብኛ ቋንቋ እንዲያስተምሩ በማለት ያቀረብከው ሀሳብ ተቀባይነት የለውም። ምክንያቱም የሀገራችን ነጻነት ከተመለሰ በኋላ ከአማርኛ ቋንቋ ሌላ ኦፊሻላዊ ቋንቋ በሚመረጥበት ጊዜ ከወራሪው በፊት ሊሰራበት የነበረው የፈረንሳይኛ ቋንቋ ስለሆነ በዚያው መቀጠል አለበት የሚሉ የፈረንሳይ ቋንቋ የተማሩ ሰዎች ይነሳሉ። ከስደት የተመለሱት ደግሞ የእንግሊዝኛ ቋንቋ በዓለም ተስፋፍቶ ስለሚገኝ የእንግሊዝኛ ቋንቋ እንዲመረጥ የሚል ሀሳብ ያቀርባል። ይገባሉ። በሌላ በኩል ደግሞ እዚሁ ሀገራችን በወረራው ጊዜ ሊሰራበት የነበረ የጣሊያን ቋንቋ ተስፋፍቶ ስለሚገኝ ይህ ቋንቋ እንዲመረጥ ሀሳብ ያቀርባሉ። የአረብኛ ቋንቋ የተማሩ ሰዎች ባለመኖራቸው ነው እንጂ አረብኛ ቋንቋ የጎረቤት ሀገሮች ቋንቋ ስለሆነ እንዲመረጥ ሀሳብ ማቅረባቸው አይቀርም ነበር። በነገራችን መሀል ክቡር ሚኒስትር የጠቀሱት አንድ አስተያየት እኛ ኢትዮጵያውያን በዘርና በደም ከሱዳን የበለጠ ለአረብ እንቀርባለን። ሱዳኖች አረብ ነን ቢሉም በቆዳቸው ቀለም ምክንያት አረቦች አልተቀበሏቸውም። በአፍሪካም ሕዝብ በኩል አረብ ነን ስላሉ የአፍሪካ ሕዝብ በደስታ አልተቀበሏቸውም። እኛም ኢትዮጵያውያን በደማችንና በዘራችን መሰረት አረብ ነን ብንል፣ አረቦች ግን በቆዳችን ቀለም ምክንያት በደስታ አይቀበሉንም። የአፍሪካም ተወላጆች እየራቁን ይሄዳሉ። ስለዚህ የአረብኛ ቋንቋ በኢትዮጵያ መስፋፋት ለሀገሪቱ የሚበጅ አይደለም። የሰጠኸውን አስተያየት አልቀበልም። ሁለተኛ ከአስሀር ትምህርታቸውን ጨርሰው የመጡት ሰዎች በሸሪያ ፍርድ ቤት ዳኛ ማድረግ ከሀገራቸው ሳይወጡ የሚኖሩትን ሻሆች ስራ መንፈግ ይሆናል። ሌላው ቀርቶ አዝሀር ሄዶ ያልተማረ የዳኝነትና የመስጊድ ኢማም መሆን እድል አይሰጠውም በሚል አጉል ምክንያት ሰው ሁሉ ወደ አስሀር ለመሄድ ፍላጎትና ጉጉት ያድርበታል። ይህም በዳኝነትና በኢማምነት እንዲሰማሩ በማለት ያቀረብከው ሀሳብ ትክክለኛ መስሎ አይታየኝም በማለት ያቀረብኩትን ሁሉ ውድቅ አድርገው አድርገውታል። በእውነቱ ችግሩ የአስተያየት እጥረት ሳይሆን የበጎ ፍቃድ ጉድለት ነው። የጎረቤት ቋንቋ መማር ተግባብቶ ለመኖር ይረዳል እንጂ የጎረቤት ተከታይ አያደርግም። እነሆ ይህ የጎረቤት ቋንቋ መማር ጠቃሚ መሆኑ ታምኖበት በዛሬው ጊዜ በአዲስ አበባ ዩኒቨርሲቲ የአረብኛ ቋንቋ የሚያስተምር ቅርንጫፍ ወይም unit ተቋቁሟል። ወደ አዝሃር እየሄዱ የሚማሩት ተማሪዎች ብዛት ስለሌላቸው በሀገራቸው ለሚኖሩ ሰዎች የስራ እድል እጥረት ያስከትላሉ ማለት ያስቸግራል። በእውነቱ በጊዜው ከነበሩት አንዳንድ ባለስልጣኖች ጋር መደራደር አይቻልም። እነርሱ የሚፈልጉትን መስመር ያልተከተለ ሰው ሀሳብ ከማጣጣልና አልፎም ከመሳደብ ወደኋላ አይሉም። ጭንቅላት ውስጥ ያለው ንፍጥ ነው። ከዕለታት አንድ ቀን አሜሪካን ሀገር ለብዙ ጊዜ ተምሮ የመጣን የውጭ ጉዳይ ሚኒስትር ባልደረባ የሆነ ወጣት ክቡር አቶ ይልማ ደሬሳ እንደ ልምዳቸው ለአንድ የተወሰነ ጉዳይ ጥናት አድርጎ ሪፖርት እንዲያቀርብላቸው ያዙታል። በትዕዛዙ መሰረት የታየውን አስተያየት ይዞ ይቀርባል። እንዲያነብላቸው ይጠይቁታል። ሀሳቡን ካዳመጡ በኋላ በጭንቅላትህ ውስጥ ያለው አንጎል አይደለም ንፍጥ ነው ብለው ይሰድቡታል። በብስጭት የተነሳ ወጣቱ የሰጣቸው መልስ ደግሞ ክቡር ጌታዬ፣ እኔ የሰው ልጅ በመሆን ያምናለው ክቡርነቱ ሰው መሆኔን አይክዱኝም በእኔ ጭንቅላት ውስጥ ያለው ንፍጥ ከሆነ በሰው ሁሉ ጭንቅላት ያለው ንፍጥ ነው ይላቸዋል። አጸፋውን ስለመለሰላቸው ውጣ ብለው አይናቸውን ያፈጡበታል። እሺ ተጠርቼን የመጣሁት ብሎ ወደ ቢሮ ይመለሳል። በእርሱና በክቡር አቶ ይልማ መካከል የደረሰውን መፋጠጥ በሚስጥር ለቀረቡት ወዳጆቹ ያካፍላል። ወዳጆቹ በዚህ ጉዳይ ላይ አስተያየታቸውን ሲሰጡ ይህ ጉብዝና ከየት የመጣ ነው? የተፈጥሮ ጀግንነት ነው ወይስ አሜሪካን ሀገር ከተማርከው የሰው ልጅ ክብር መብት ጋር የመጣ አቋም ነው? በዚህን ጊዜ ለነበሩት ሚኒስትሮች እንዲህ ያለው አነጋገር በቀላሉ የሚታለፍ አልነበረም። የክቡር አቶ ይልማ ዝምታ ጥፋተኝነታቸውን እንዳመኑበት የሚጠቁም ነው።